الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا, ولا عدوان إلا على الظالمين والصلاة والسلام على سيد الأولين والآخرين وعلى آله وصحبه ومن تبعاهم بإحسان إلى يوم الدين السلام عليكم ورحمة الله وبركاته من نبدأ درسنا الرحمن الرحيم ዛሬ የምንመለከተው ወአን አነስ ረዲየላሁ ተዓላ አንህ አነ ረጁለን ደኸለ አልመስጂደ የውም አልጁሙዓ አነስ ብኑ ማሊክ ምን ይለናል? አነ ረጁለን አንድ ሰው ደኸለ አልመስጂደ መስጂደ ነበዊ ገባ የውም አልጁሙዓ የጁሙዓ ቀን መስጂድ ውስጥ ገባ። ነብዩ መስጂድ መስጂድ ውስጥ ቀጥ ብሎ ገባ። ወነብዩ ሰለላሁ ዐለይሂ ወሰለም የሚገርመው ነብዩ ደግሞ ቃኢሙን ቆመው የኽጥብ ኹጥባ እየኸጠቡ ነበር። እሱ ሲገባ ወደ መስጂድ ማለት ነው። እብነ ሐጀር ለም አቂፍ አለ ስሙን አላውቀውም፣ እስካሁን ድረስ አላገኘውም፣ የሰውየው ስም ማን እንደሆነ ይላሉ። ደግሞ ሶሒህ አይሆንም የለም ስሙ ከሌ ነው የሚልም ማለት ነው። ፈቃለ ያ ረሱላላህ የአላህ መላእክተኛ ሆይ አላቸው። የጁሙዓ ቀን ነው፣ እየፈጠቡ ነው ቆመው እየፈጠቡ እያለ ገባ መስጊድ። ያ ረሱላላህ አላቸው ሀለከቲል አምዋሉ ንብረት ወደመ፣ ወንቀጧዓት ሱቡሉ ጎዳናዎች ተቋረጡ። ፈድዑላህ ዩዒቱና አላህ ዝናብ እንዳዘንብልን ዱዓ አድርጉ አላቸው። ሀለከቲል አምዋሉ ንብረት ወደመ አላቸው። ንብረት ወደመ፣ እንሰሶች እዛው በረሃ ውስጥ ቀሩ እያለ ነው። እጽዋቶች ደረቁ፣ አዝመራዎች ደረቁ፣ ምንም ነገር የለም። ሀለከተል አምዋል ገንዘብ ሁሉ ወደመ አላቸው። ወንቀጧዓት ሱቡሉ ጎዳና ተቋረጠ። መጠጥ የለም፣ መንገድ ላይ መተላለፊያ የለም፣ መንገድ ሁሉ ተቋረጠ አላቸው። ሰውም ደከመ፣ የሚበላው የሚጠጣዋል። እድዑላህ አላህን ለምኑልን፣ ዩጊተና ዝናብ እንዳዘንብልን አለና ጠየቃቸው እየኸጠቡ እያለ ፈረፈዐ የደይህ ይርሐሙከላህ ፈረፈዐ የደይህ ነብዩ እጃቸውን አነሱና ወደ ሰማይ በዛው በኹጥባው መካከል እሺ ብለው መልስ ሰጡ። ትበል አላሉትም። ትንበል አላሉትም። እነሁ ጃኢዝ ጃኢዝ ነው። እንደውም ተንቢህ አደረጋቸው፣ አስታወሳቸው። የሚያሳዝን ነገር ለኡማው ዱዓ እንዳደርጉ ቀሰቀሳቸው። ፈረፈዐ የደይህ ሁለት እጃቸውን አነሱና ثم قال እንዲህ አሉ ነብዩ አለይሂ ሰላቱ ወሰላም اللهم اغثنا اللهم اغثنا اللهم اغثنا اللهم አዝንብልን አላህ አዝንብልን ያ አላህ አዝንብልን አጠጣን ዝናብ አሉ መጠጥን ላክልን አሉ ነብዩ አለይሂ ሰላቱ ወሰላም አግስና አግስና እርዳን እርዳን ማለትም ይሆናል ወላኪን እዚህ ቦታ ላይ اللهم اغثنا اللهم اغثنا اللهم اغثنا اللهم اسقنا اللهم اسقنا اللهم اسقنا ማለት ነው አዝንብልን አላህ አዝንብልን አላህ ብለው ዱዓ አደረጉ ነብዩ አለይሂ ሰላቱ ወሰላም እና ተዘከረ الحديث ሐዲሱ ይቀጥላል ዘርዝሯል ወፊህ ዱዓ እዛው ውስጥ ራሱ ዱዓ የተመለከተ ሐዲስ ተዘግቧል በኢምሳኪያ አንተ ዝናብን ያዝልን ብለው ዱዓ ያደረጉበትም ታሪክ እዛው ሐዲስ ውስጥ አለ አንድ ላይ ተያይዞ ማለት ነው ታሪኩ ሰውየው ገባና ያ ረሱላህ አላቸው አለከተን አሞለን ቀጣዓት ሱብል ፈድዑላህ ይገይተና ብሎ ጠየቃቸው አላሁማ አገተና አላሁማ አገተና ብለው ዱዓ አደረጉ ዝናብ በዛኑ ሰዓት ዘነበ እንደውም ነብዩ ከሚንበራቸው ላይ ከመውረዳቸው በፊት ጢማቸው በዝናቡ ርሶ አይቻለሁ ይላል አነስ ብኑ ማሊክ። እዛው ሚንበሩ ላይ እያሉ ማለት ነው ሲዘም እዛው ሚንበሩ ላይ እያሉ ሲዘም ዘነበ። እንዳውም ሳምንት ሙሉ መውጫ አላገኘንም ነበር። በቀጣዩ ጁሙዓ ዝናብ ነበር። በዝናብ ሰዓት እዛው ጁሙዓ ገባን። የሆነ ሰው ራሱ የመጀመሪያው ሰው ይሁን ሌላ ሰው በዛው በር ገባ። ያ ረሱላላህ አሁንም ሀለከተል አምዋል አለችው። ገንዘቡ ወደመ፣ ጎርፍ ወሰደው። ወንቀጠዓት ሱቡል መንገድ መሄጃ አጣን። ምን ጎርፍ በጎርፍ ተጥለቀለቀ ያ ረሱላህ ዱዓ አድርጉልን አለ ዝናቡን ያንሳልን ነብዩ አለይሂ ሰላቱ ወሰላም ያ አላህ በበረሃዎች በጫካዎች ምናምን ሰዎችን በማይጎዳ ቦታ አድርገው ብለው ዱዓ አደረጉ ወዳውኑ እዛው ነብዩ አለይሂ ሰላቱ ወሰላም እዛው ዱዓ እያደረጉ መካከል ላይ ዳመናው ተበተነ ፀሐይን ለመጀመሪያ ጊዜ በሳምንት አየናት ይላል አነስ ብን ማለት ስለዚህ ይሄ ነው ሐዲስ አላሁመ አግስና ብለው ዱዓ አደረጉ። ተዘከረል ሐዲስ ሐዲሱን ዝርዝሩን ዘግቧል። ወፊህ እዛው ሐዲስ ውስጥ አዱዓ ነብዩ ዱዓ ማድረጋቸውን ተዘግቧል። እዛው ሐዲስ ውስጥ ታሪኩ ተያይዞ ማለት ነው። ቢኢምሳኪያ ማለት ዝናብን ያዝልን ብለው ዱዓ ያደረጉበትም ታሪክ እዛው አንዱ ሐዲስ ውስጥ በተከታታይ ተዘግቧል። እዛው ሐዲስ ውስጥ አለ ማለት ነው። ዝናቡን አንተ ያዝልን በለው ተግባባን። وفيه أن المطر لم يزل بعد ذلك نازلا حتى قام رجل في الجمعة المقبلة وشكى هلاك الأموال وانقطاع السبل بكثرة الأمطار فدعا النبي صلى الله عليه وسلم بانقطاع المطر فانقطع المطر وأفشاء السحاب وأشرقت الشمس وإلى هذا أشار المصنف فيه الدعاء بإمساكه عليه ስንመለከተን እያለ ነው የነገርኳችሁ ነው። ሐዲሱ ሙተፈቅ ዐለይሂ ነው። ወአንሁ ረዲየላሁ ተዓላ አነ ዑመር ረዲየላሁ ተዓላ አንሁ እዚህ ላይ የምትወስዱት መልእክት አለ። ምን አለ? አንድ ሰው ኹጥባ እየኸጠበ ኢማሙ መእሙም ቢያናግረው ፋይዳ ያለው ነገር ጥቅም ያለው ነገር ከሆነ ቢያናግረው ችግር የለም። መእሙም መልስ ኢማሙን መልስ ቢሰጥ ለመእሙሙ ችግር የለም። መእሙምና መእሙም ግን መነጋገር አይፈቀድም ብለን ባለፈው ተመልክተናል። ሁለቱ ነፍሳል። መእሙም ኢማምን ማናገሩ ይሄ ደሊል አለ። ኢማም መእሙምን ማናገሩ ነብዩ አለይሂ ሰላቱ ወሰለም ቁም ፈሰል ብለው የነገሩት ሰውዬ ተነስ ግድ ማለት በኹጥባ መካከል ላይ وعنه رضي الله تعالى عنه أن عمر رضي الله تعالى عنه كان عمر ነበረ إذا قحطوا ድርቅ ሲመጣባቸው ሰሃቢዮችና الذي ترى رأيتك تنظر إلى هذا كان إذا قحطوا ድርቅ ሲመጣባቸው የስተፍሲ ቢልአባስ በአባስ ነበር ምክንያት መጠጥን ይጠይቁ ነበር። አባስ እብን አብዱል ሙጠሊብ ማለት ነው። በአባት ከአባስና አብዱል ሙጠሊብ አላህን የለመኑት ነበር። አነ ዑመር ረዲየላሁ ተዓላ አንሁ ዑመር ካነ ነበረ ዑመር ነበረ። እቺ ሐዲስ በጣም ብዙ ነገር ስላለባት በጥንቃቄ ተከታተሉ። ካነ ኢዛ ቀሐጡ ካነ ነበረ ዑመር ኢዛ ቀሐጡ ሰሐቢዮች ወይንም በዘመኑ የነበሩ ሰዎች ታቢዕዮች በዑመር ዘመን የነበሩ ሰዎች ድርቅ ሲመጣባቸው ዑመር ነበረ። ምን ያደርግ ነበር? የተስፊ ከአላህ መጠጥን ይፈልግ ነበር አባስ ብኒ አብዱል ሙጠሊብ በአባስ እብኑ አብዱል ሙጠሊብ ዱዓ ወቃል እንዲህል ነበር ዑመር ዑመር እንዲህል ነበር አላሁመ ጌታዬ ሆይ ይላል ዑመር እና ኩና እኛ ነበር ነስተስፊ ኢለይከ ካንተ መጠጥ እንጠይቅ ነበር ዝናብ ቢነብይና በነብያችን ፈተስፊና እናም ታጠጣን ዝናብ ትሰጠን ነበር ወኢና እኛ ደግሞ ነተወሰሉ ወደ አንተ እንሸሻለን ኢለይክ ወደ አንተ ቢአሚ ነብይና በነብያችን አጎት ዱዓ ፈስቂና አጠጣን እባክህ አጠጣን ዱዓውን ተቀበለው ና አባት መድረኩ ላይ ውጣ ዱዓ አድርግ ይሉታል ያንን ዱዓ ያደርጋል ከዛ ፈይስቀውነ ዝናብ ይዘንብላቸው ነበር ረዋሁል ቡኻሪ ሼኹል ቡኻሪ ዘግበውታል ይህችን ሐዲስ استدل بها المؤيدون بالتوسل واستدل بها أيضا الذين يقاومون أو ينهون أو لا يجيزون التوسل توسل ይቻላል የሚሉትን ሰዎች ሄደል ተጠቅመውታል ተወሱል አይቻልም የሚሉትን ሰዎች ሄደል አድርገውታል ለምን የቡኻሪ ዘገባ ጠንካራ ስለሆነ በነብይህ ይሁንብህ በወልዮች ይሁንብህ በጅብሪል ይሁንብህ በሚካኤል ይሁንብህ ብሎ ዱዓ ማድረግ ይቻላል በነብዩ ክብር ጠይቀዋልና ይሄ ራሱ ዛሂረን ነፍስ ነው ይሏቸዋል እንዴት እና ነተወሰሉ ኢለይከ ቢነብይና በነብያችን ወደ አንተ መጠጥ እንጠይቅ ነበር ታጠጣን ነበር። አሁን ደግሞ በነብያችን አጎት ወደ አንተ እንሸሻለን ተብሏል። ስለዚህ ክብር ነው ብለው ፈስረውታል። ይላ አድርገውታል። ለማንኛውም እንመልከት። እሺ ዑመር እንትና አባስ እብኑ አብዱል ሙጠሊብ ነው። አባስ እብኑ አብዱል ሙጠሊብ የሚባለው አሙ ነብይ ሰለላሁ ዐለይሂ ወሰለም የነብዩ አጎት ነው። የነብዩ አጎት ናቸው። ዩከና አበል ፈዝል ይባላል። የአብደላ እብኑ አባስ አባት ነች። አቡል ፈዝል ይባላል። አበል ፈዝል ካነ ኢለይህ ሲቃየቱል ሐጅ ወኢማረቱል በይት የበይቱላህ ጥበቃና የእሷ እንክብካቤና የሐጃጆች መጠጥ በሱ እጅ ነበር የሚከናወነው። ዋና አከፋፋይ ነበር ማለት ነው። መጠጥ ዘምዘሙን ያከፋፈል ነበር። ዘምዘምን ማከፋፈል ማለት ለሐጃጆች ታላቅ ስልጣን፣ የሚገርም ስልጣን። ሐበረ በይዓተል አቀባ ሊየተአከደ ሚን ወፋኢል አንሳር የሚገርመው እስላምን አልተቀበለም። የአቀባ ጊዜ የአቀባ ሌሊት የሚባለው ሁለት አቀባዎች ተደርገዋል። የአንሷር ሰዎች የመዲና ሰዎች መካ ላይ ተሰብስበው ነቢዩን አለይሂ ሰላቱ ወሰላም ስደት ወደኛ ከመጣ ችግር የለም አቀባበል እናደርግልሃለን ያሉበት ቃል የተገባቡበት ሌሊት የዛን ሌሊት አብሮ ሂዷል ነብዩ ጋር እስላምን አልተቀበለም። ምን ለማድረግ እውነት ቃላቸውን ይሞሉ ይሆኑ ወይስ የወንድሜ ልጅ ጉዳት ሊያደርሱበት ነው ቃሉን እንዳከብሩ ብሎ አብሮ ተሳትፎ ነበር። ገና ግን እስላምን አልተቀበለም። ወለም የኩን አስለመ ኢዛት እስላምን አልተቀበልም ነበር። ኡሲረ መዓል ሙሽሪኪነ ፊ በድር ዘመቻ ላይ ነው የተማረከው። ነብዩ መዲና ከሄዱ በኋላ የበድርን ዘመቻ ሲያደርጉ አብሮ ከሙሽሪኮቹ ጋር መጥቶ ተማረከ። አጎታቸው ነው ትልቁ አጎት። አስለመ ቀብለ ገዝወት ልፈት ቢቀሊልን ተማርኮ ራሱ ቆይቷል። እስላምን የተቀበለው ያመነው ከፈተ በፊት ትንሽ ቀደም ብሎ ነው። ተመልከቱ፣ በድር ላይ ተማርኮ እኮ ነው። ወተበተ የውመ ሁኔን የሁኔን ዘመቻ ላይ በጣም ጽናት አሳይቷል። ማተ ፊ ረጀብ አው ረመዳን ሰነ ወደፊነ ቢልበቂዕ በሰላሳ ሁለት ዓመተ ሂጅራ ሙቷል። በቂዕ ነው የተቀበረው። ይህ የነብዩ አጎት ማለት ነው። በጣም የተከበረ ሰው ነው። በጣም በጣም የተከበረ ነብዩ አለይሂ ሰላቱ ሰላም ከሞቱ በኋላ ወደ እነ ዑመር አልነበረም ህዝቡ የሚሄደው ወደ ማን ነበር? ነብዩ ምራ እንትና ዑመር ብን ኸጣብ እንትናን ይጠራና አባትን ዱዓ አድርግልን አንተ የነብዩ ቦታ አንተ ጋር ታላቅ ቦታ ስላለህ ነብዩ ጋር ይሉታል። እና ለማንኛውም እስኪ ደሉን እንመልከት። እዚህ ላይ ሁለት አይነት ነገር እናያለን። በነቢዩ አለይሂ ሰላቱ ወሰላም ወደ ከአንተ መጠጥን ጠይቅ ነበር ማለት በነብዩ ክብር ማለት ነው ወይስ በነብዩ ዱዓ ማለት ነው? በነብዩ ዱዓ አንተም ዱዓ አልክ ተጨማሪ ነው። እነሱም በክብር አሉ። ሁለቱም ተጨማሪ ነው። እኩል ማለት ነው አይደል? አንተም በነብዩ ዱዓ አልክ፣ እነሱም በነብዩ ክብር አሉ። ያንተም ተጨማሪ ነው። ዱዓ የሚል እዚህ የለም። የእነሱም ደግሞ ክብር ቢጃሂ ማለት ነው። በክብር ነው አሉ። የእነሱም ተጨማሪ ነው። ወላኪን ወደ ስለዚህ ምን እናደርጋለን? እነሱ በነብዩ በክብራቸው ቢጃሂ ነብይ በነብዩ ክብር ይሁንብህ ይሉና ይጠጡ ነበር፣ ዝናብ ይዘንብላቸው ነበር። አሁንም እኛ በነብዩ ክብር ማለት እንችላለን ተብሎ ደሊል ይደረጋል አይደል? ምን አጀብ ስሙ በነብዩ ክብር ነው። አዎ በህይወታቸው በነበሩ ጊዜ በክብራቸው ነበር ሲመጀኑ የነበረው። አዎ እና ወደ አባት ለምን መምጣት አስፈለገ? ለምን የነብዩ ክብር ከመሞታቸውም በፊት ከሞቱም በኋላ ክብራቸው እኩል ነው። ክብር ከሆነ ማለት ነው። በዚህ ተጠለዋል። በጣም ዋዜህ መጣያ ነው ራሱ ግልጽ ይሆናል። በነብዩ በክብራቸው ከሆነ በህይወት በነበሩ ሰዓት እውነት በክብራቸው ከሆነ ወደ አላህ ዝናብ የሚጠየቀው አሁን እሳቸው ከሞቱ በኋላ ለምን ወደ አባት መሄድ አስፈለገ? ነብዩ ከመሞታቸውም በፊት የነበረው ክብራቸው ከሞቱም በኋላ ክብራቸው እኩል ነው። ተባባናል። ምክንያቱም መቃብራቸው እዛው ነው። ለምን ወደ አባት አባትና ዱዓ አድርግልን ማለት አስፈለገ? አይሆን። ስለዚህ ምን ማለት ነው? በዱዓ በዱዓ ለምን ነብዩ አለይሂ ሰላቱ ወሰላም በክብራቸው የጠየቀ ለዝናብ አንድም የለም። ምንድን ነበር የሚደረገው? እንደውም ጁማአ ኹጥባ እየኸጠቡ ሰውየው ገብተው ምንድን ያላቸው ዱዓ አድርጉልን ሀለ ከተላሙ አለውን ቅጣት ይስቡ ልላቸዋል። ዱዓ ያደርጋሉ፣ ዝናብ ይዘንባል። ዱዓቸው ነው ሁልጊዜ ራሱ በሌሎች ሐዲሶች ይፈሰራል። ስለዚህ በክብር ያለ ሰው ምንም መንቀሳቀሻ የለው ሀታ ራሱ ወኢና ነተወሰሉ ኢለይከ ቢአሚ ነብይና በነብያችን አጎት ወደ አንተ እንሸሻለን ማለት በሱ ክብር ይሁንብህ አይደለም። እሱ ዱዓ ያደርጋል፣ የአላህ ተቀበለው ዱዓው ነው። ይኸውና እሳቸው ራሱ በዛ ላይ የተዘገበ ሌላ ዘገባ እንዲህ ብሎ ዱዓ አድርጓል አባስ እና ወካነ ዑመር ቀጥታ ኢደል ሚንበር ወመዓሁል አባስ ሚንበሩ ላይ ወጥተው ሁለቱ ሰዎች ነበሩ አባስ ዑመርና አባስ ብኑ አብዱል ሙጠሊብ ያ አባስ አለው ዑመር ፈለማ ቀባ ዑመሩ ዱዓአ ቃለ አል አባት አባት እንዲህ ብሎ ዱዓ አደረገ። አላሁመ አላሁመ ጌታዬ ሆይ እነሁ ለሚንዝል በላኡን ኢላ ቢዘንብ ዱዓ ሲያደርግ ማለት ነው። አላሁመ ጌታዬ ሆይ እነሁ ነገሩ እንዲህ ነው ላየንዝሉ በላኡን በላእ ወደ ምድር አይመጣም ኢላ ቢዘንብ በወንጀል ምክንያት ነው። ወለም ዩክሸፍ አይወገድም ኢላ ቢተውባ በተውበት እንጂ ያ የመጣ አደጋ አይመለስም። ወቀድ ተወጀሃ ቢል ቀውሙ ሰዎች በኔ ወደ አንተ ዙረዋል ኢለይከ ወደ አንተ እኔን ይዘው ዞረዋል። ሊመካኒ ሊነብይክ ለነብይህ ዘንድ ቦታ ስላለኝ ወሀዲህ አይዲና ይኸው ጌታችን እጃችንን ዘርግተናል። ኢለይከ ቢዝኑብ በወንጀላችን አምነናል። ወንዋሲና ኢለይከ ቢተውባ ራሳችንንም አናታችንንም ወደ አንተ በተውበት ተመልሰናል አምጥተናል ጌታዬ ፈስቲን አልገይት ዝናብን አዝንብልን ብሎ ዱዓ አደረገ አባት ፈአርከት ሰማኡ ምስል ልጅባል በሰማይ ላይ እንደ ተራራ የሚያካክል ዳመና ድንገት ተሰበሰበ حتى أصبت الأرض جناب مزنبة أصبت الأرض مريتم أدي بأنتنوس بأدادس بأسواتوس لبست وعش الناس سوم ترو يهون الهوت ممرات جمال كندو أدبكو أخرجه الزبيح ابن البكار في الأنساب المثال كتابة شولي زقبوك وقد استدل القبرجون بهذا الحديث على التوصل المعهود فيما بينهم وهو مردود بالكلية ليس بمطبوب قلت له ገብታችኋል እ ገብታችኋል አንድ ሌላ ሐዲስ አለ እስአሉላህ ቢጃሂ ፈኢነ ጃሂ ዐንደላሂ ዐዚም ብለዋል ነብዩ አለይሂ ሰላቱ ወሰላም ይላል። አላህን ስትጠይቁት በክብር የጠይቁት የኔ ክብር እሱ ዘንድ ታላቅ ነውና የሚል ዘገባ ሐዲስ አለ። ስለዚህ በነብዩ ክብር አላህን መጠየቅ እንችላለን ለሚል ደሊል ያመጡታል። وهذا وهذا الحديث ضعيف أو مكذوب على النبي صلى الله عليه وسلم وما ذكره أحد من العلماء ከዑለማዎች አንድም ይህን ሐዲስ ኪታብ ውስጥ የጻፉ የለም። መክዙብ ነው ነው ያሉት እንደ ኢብኑ ተይሚያ በጣም ውሸት ሐዲስ ነው። ضعيف ሐዲስ ነው። ضعيف ነው። ተመጀኑ ያለው ነው ضعيف እንጂ የነብዩ አለይሂ ሰላቱ ወሰላም ክብር ነዓም ወኢነከ ለዓላ ኹሉቅን ዐዚም ተብለዋል። ታላቅ ነብይ እንደሆኑ ከሙሳ ይበልጣሉ፣ ከነቢያቶች ሁሉ ይበልጣሉ። ሌሎች ወጂህ ተብለዋል። እሳቸው ደግሞ የበለጡ ወጂህ ናቸው። ነብዩ አለይሂ ሰላቱ ወሰላም ግን መመጀን አይፈቀድም። ነብዩ መጀን፣ አባቴ መጀን፣ እናቴ መጀን፣ ሸሆቹ መጀን እና አባ ከማል መጀን አይባልም። ዱዓ አድርጉልኝ ግን ይባላል። መሽሩዕ የሆኑ ነገራቶችን እንዴ በአላህ ባህሪ መመጀን ያ አላህ ያ ረሒሙ ያ ረሕማኑ ያ አዚዙ ያ አላህ ያ ወሃቡ ያ ፈታሑ ያ ረዛቁ እያልን ጠይቀዋል። በሱ አስማ በሱ ሲፋቶች ማለት ነው። ከዛ በመልካም ስራችን ይሄ ወሊላህ አልአስማኡል ሑስና ፈድዑሁ ቢሃ ተብለናል። ለአላህ የተዋቡ ስያሜዎች አሉት። በእነሱ ጠይቁት፣ አመልኩት፣ ተገዙት፣ ዱዓ አድርጉ ተብለናል። ሁለተኛ በመልካም ስራ ለመልካም ስራ ደሊል ደግሞ ማን እነዛ ሶስቱ ሰዎች አለዲና ስደት አለይሂም ልጋር ተራራው ውስጥ ዋሻ ውስጥ ገብተው ተራራው የተዘጋባቸው ሰዎች እነሱም በየስራቸው ተመጅነው አላህ መቅቡል አድርጎላቸዋል። የተዘጋውን በር አላህ ከፍቶላቸዋል ማለት ነው። ሶስት ሰዎች። ሁለተኛ በተውሂዳችን መመጀን በውስጣችን ባለው ተውሂድ ማለት ነው። ላኢላሃ ኢላ አንተ ሱብሓነከ ኢኒ ኩንቱ ሚነ ዛሊሚን። ኢቅራር በማድረግ ውስጣችን ያለን ወንጀልና መጥፎ ነገር ለጌታችን በመንገድ ወደ ጌታ መሄድ። ሌላ በወንድም ዱዓ ወንድሞቻችን ለኛ ማድረግ በወንድም ዱዓ እናቴን ዱዓ አድርግልኝ፣ አባቴን ዱዓ አድርግልኝ፣ ጓደኛዬን ወንድሜን ዱዓ አድርግልኝ ብሎ ማድረግ እነዚህ ሁሉ ተወሱል አይነቶች ናቸው። ተወስለን ጃኢድ ማለት ነው። ከዚህ ውጭ ያለ ግን ሰውየው እለለበት የእሱን ስም እየጠሩ በእሱ ክብር ይሁንብህ ብሎ አላህን መጠየቅ አዛ ለይሰ ፊ ዲን ኢስላም ይላል። አቤት በእሷ ዱዓ የሆነበት አይ የእሷን ዱዓ ተቀበል ብለህ ነው ዱዓ የሚደረገው። ያ አላህ አላሁመ አላሁመ ሸፊዕ ሀፊየ ያ አላህ ለኔ የምታደርገውን እርቅና የምታደርግልኝን ዱዓ ተቀበላት ብለህ አንተ ዱዓ ታደርጋለህ። ዑመር የአባስ ዱዓ መቅቡል እንዲሆን ዱዓ እንዳደረገ ሁሉ ማለት ነው። አላሁመ ሸፊዕ ነቢየና ፊ የአላህ የነብዩን ዱዓ ስለኔ የሚያደርጉትን ዱዓ ተቀበላቸው ብሎ ዱዓ ያደርጋል። ሌላ ዱዓ ማለት ነው። ለዱዓ ዱዓ ያ ተግባባን። በመልካም ስራ በሰራው ኸይር ስራ ያ ያንን ቀን ያንን ኸይር የሰራሁት እውነት ለአንተ ብዬ ከሆነ አንተ ይሄንን ሀጃዬን አውጣልኝ ይቻላል። በመልካም ስራ ደሊል አለው ማለት ነው። ዋበ ግልጽ ነው። ብዙ ጊዜ ስለቀጠቀጠ ነው። ማሻ አይ ይገባል። ቀላል ጥያቄ በተወሰነ وعنه رضي الله تعالى عنه قال أصابنا ونحن مع رسول الله صلى الله عليه وسلم مطر أصابنا بلو قرأت على السرد ونحن مع رسول الله صلى الله عليه وسلم جملة معترضة ይላል على ካገብ አረፍተ ነገር ነው አሳበና መጦሩ ነው አሳበና መጦሩን ነበር። እዚህ መካከል ሳብጀክቱና ቨርቦ መካከል ላይ ሌላ አረፍተ ነገር መካከል ላይ ገብቶ በትኗቸዋል። ያችን በጨረታ አስቀምጦታል። ጅምረት ሙዕተሪባ ወይንም ጣልቃ ገባ አረፍተ ነገር ይባላል። ለማንኛውም አሷበና አጋጠመን። ወነህኑ እኛ ማዓ ረሱላህ ሰለላሁ ዐለይሂ ወሰለም ረሱል ጋር እያለን አጋጠመን። ምን መጦሩን ዝናብ አጋጠመን፣ ዘነበብን። ቃል ይላል ፈሐሰረ ተውበው ነብዩ አለይሂ ሰላቱ ወሰለም ልብሳቸውን ሰብሰብ አደረጉት ሐታ አሳበሁ ሚነል መጠር ዝናቡ ላያቸው ላይ እንዳል ወቃል እንዲህ አሉ እነሁ ይህ ዝናብ እኮ ሐዲሱ አህድን ቢረቢህ ከጌታችን ገና አዲስ የመጣ ነው አሉ ነብዩ አለይሂ ሰላቱ ወሰላም። ፈሐሰረ ሰበሰቡ ማለት ነው፣ ገለጡ ሰውበው ልብሳቸውን ገለጥ አደረጉት፣ ጋቢያቸውን ከዚህ ላይ አነሱት እንዲዘንብባቸው ማለት ነው። ዝናቡ እንዲዘንብባቸው ሐታ አሳበሁ ሚነል መጠር ከዝናቡ የተወሰነ ካፊያ ነገር ላያቸው ላይ ዘነበ። ወቃል እንዲህ አሉ ነብዩ ዝናቡ እየዘነበባቸው ማለት ነው። ዝናቡ ሲዘንብ ልብሳቸውን ሰብሰብ አድርገው ዘነበባቸውና እንዲህ አሉ። በቃ እነሁ ይህ ዝናብ እኮ አሉ ሐዲሱ አህድን አዲስ ጊዜ ገና አዲስ እንግዳ ነው። ቢረቢ ከጌታችን ገና አዲስ የመጣ ነው አሉ። ስለዚህ ያደረጉት ይሄ ሁለት አይነት አመና ምን አጅሊ አልፈርህ ወምን አጅሊ አልዒባዳ ለኢባዳ ነው ያደረጉት ወይንስ የአጋጣሚ ነው ያደረጉት? ሁለቱም ሊሆን ይችላል። ወላኪን እንደ አባባላቸው ከሆነ ለኢባዳ ነው ያደረጉት። ለምን እነሁ ሐዲሱ አህድን ቢረቢ አዲስ ከጌታችን የመጣ ነው አሉ ነብዩ አለይሂ ሰላቱ ወሰለም። እንግዳችን ነው ብለው በደስታ ነው የተቀበሉ። ለደስታ ብቻ ሳይሆን እንደ ኢባዳም ይሆናል ብናደርግ ጥሩ ነው ማለት ነው። ዝናቡ አሳድገኝ ይላል። ገብታችኋል? ያ ማለት ነው وعن عائشة رضي الله تعالى عنها أن النبي صلى الله عليه وسلم የአላህ መላእክተኛ كان ነበሩ إذا رأى المطر ዝናብን ሲያዩ ነብዩ عليه الصلاة والسلام قال እንዲህ ይሉ ነበር اللهم صيبا نافعا አላሁመ ጌታዬ ሆይ ጠይበን እጅዐልሁ መጦረን ጠይበን ማለት ነው በገዛራ በብዛት የሚዘንብ ዝናብ አድርጎ ማለት በጣም ጠለቅ ብሎ ፈጥኖ የሚገባ ዝናብ ማለት ጠይብ ማለት መንቧቧት በጣም በብዛት የሚዘንብ ዝናብ አድርገው ባይሆን በብዛት የሚዘንብ ዝናብ ጎርፉ ምኑ አደጋ ስላለ ናፊአን ጠቃሚ አድርገዋል። ጠይበን ጣም የሚንቧቧ ዝናብ ናፊአን ደግሞ ጥቅም ያለው በጎርፍ መጥለቅለቅ አደጋ እንዳያመጣ። አንዳንድ ዝናብ አለ በከፍተኛ ሁኔታ ከዘነበ ፍጥነት ወይ ኃይል ንፋስ ምን ከተጨመረበት ወደ አፈር ውስጥ አይገባም። ብዛት በጎርፍ መጥለቅለቅ የመምታት እንትን አለው። ቀስ ብሎ ግን እስር ድረስ የሚገባ ዝናብ አለ። የዛን አይነት ዝናብ እንዲሆን ማለት ነው። መጦር ሆኖ አደጋ የሚያመጣል ማለት ነው። ሰይፍ ሆኖ ወላ ተጀዐለሁ اللهم اجعل المطر مطرا نافعا ولا تجعل مطر رحمه የእዝነት ዝናብ አድርግልን ወላ ተጀዐልሁ መጠረ አዛብን ወላ በላኢን እያሉ ነቢዩ ዓለይሂ ሰላቱ ወሰላም ተናግረዋል። ወላ ሀድምን ወላ ገርሲን የጥፋት ወይንም የመጥለቅለቅ የአፍራሽ እንዳታደርግብን አደራ ይበላ እንዳታደርግብን ብለው ዱዓ አድርገዋል። አላሁመ ሰይበን ናፊዓ እንላለን ማለት ነው። ዝናብ ሲዘንብ ስናይ አላሁመ ሰይበን ናፊዓ አኽረጀሁ አኽረጃሁ ቡኻሪና ሙስሊም ዘግበውታል። ግልጽ ነው። وعن سعد رضي الله تعالى عنه أن النبي صلى الله عليه وسلم دعا في الاستسقاء نبي عليه الصلاة والسلام باستسقاء خطبة كولا يهندو እስቲስቃ ላይ ኹጥባ አለ አይደል? ኹጥባው ባይሆን ዱዓ ነው በጣም ብዛት ያለበት። አላሁመ ጌታዬ ሆይ አሉ ጀልልና አልብሰን አሉ ምድርን አልብሳት ማለት ነው። ጀለለ ማለት እንትን አለበሰ አዳረሰ ለማለት ነው። ጀልልና አዳርሰን ማለት ነው። ለተወሰነ ሰፈር ብቻ ሳይሆን ማንኛውንም ጥቅም የሚሰጥበት ቦታ ላይ ሁሉ አለ። መሬትን አዳርሳት ማለት ነው። ጀልልና ያ አላህ አዳርሰን፣ ሰሓበን በዳመና ሸፍነን አዳርሰና ነው። ከሲፈን ወፍራም ደንዳና የሆነ ሙተራኪምን ባዕዶ ፈቀ ባዕድ ማለት ነው። የተደራረበ ዳመና ዳመናው ከተደራረበ ብዛት ዝናብ አለው ማለት ነው። ካፊያ ብቻ አይደለም። ጀሊልና አዳርሰን ሸፍነን መሬትን አዳርሳት ሸፍናት ማለት ነው። ሰሓበን በዳመና ከፊፈን ወፍራምና ደንዳና የሆነ ዳመና ቀፊፈን ከፍተኛ ረዕድ ሁርምርምታ ያለው ማለት ነው። ከፍተኛ እኛ መብረቅ ነው የምንለው፣ በአማርኛው መብረቅ ነው የሚጮኸው ማለት ነው። ድምፅ ቀፊፈን ማለት ነው። ከፍተኛ ድምፅ ያለው ሲል የሚያስፈራ የሚያስደነግጥ ያ ሲሆን የዱሉ አላ ቁወቲል መጠር ዝናቡ በጣም ኃይለኛ እንደሆነ ይጠቁማል ይላል። ሁርምርምታ ካለበት ማለት ነው። አይነት ጩኸት ድምፅ ያለው ቀውስ ሲሆን ደስ ይላል። እኛ እንደነግጣለን። ስለሚያስደነግጥ ይቀርብልን ምን ይችላል ማለት ወላኩ የድሉ አላ ቁወቲል መጠን ለዚህ ነው ቀውስ ያሉት ነብዩ አለይሂ ሰላቱ ወሰላም ከፊፈን ደንዳና ማለት ነው። የተደራረበ ዳመና ቀፊፈን ምን ማለት ነው? ቀፊፍ ጉርምርምታው ከፍተኛ የሆነ ማለት ነው። ቀፊፈን ማለት ገብታችኋል እ ደሉቀን ደሉቅ ማለት ደግሞ ከፍተኛ አዘናነቡ ጫና ያለው ማለት ነው። በከፍተኛ ሁኔታ የሚዘንብ ማለት ነው። ብዛት የሚሰጥ ወደ ውስጥ መግባት የሚችል ሐቆለን ሸዲደ ዱፍአ ያዘናነቡ ግፊቱ የበረታ የሆነ ማለት ነው። እንዳዳርስ እንትን ተጋብተናል። ضحوكን ضحوكን ፈገግታ የበዛበት የሆነ ብልጭታ ማለት ነው። ضحك ማለት በሑክ የበሐቁ ማለት ሳቀ ነው አይደል? በሑክ ማለት በጣም የሚስቅ እንደ ማለት ነው። ይሄ ማለት ፈገግታው የበዛ ብልጭታው የበዛ አድርግልን ማለት ነው። ይህም ራሱ ላኒ አንዛቱ በርቅን ከሆነ መብረቅ የበዛ እንትኑ ብልጭልጭታው የበዛ ከሆነ ዝናቡም አላቁወቲ አልመጦር የዝናቡን ቁዋ ይጠቁማል ነው የሚሉት ቱምጢሩና ሚንሁ ከሱ እንድታዘንብልን ረዛዘን ረዛዝ የሆነ ዝናብ ማለት ነው። አነስተኛ አነስተኛ የሆኑ ማለት ነው። ረዛዝ ማለት ቃፍ ያመሰል ነገር ማለት ነው። ጥቃቅን እንትኖች የሚወጡ በጣም ተለጣፊ እንትን ከሆነ ግብዳ ግብዳ ነገር የሚለቅ ከሆነ እሱ ይጎዳል። ቶሎ ጎርፍ መጥለቅለቅ ያመጣል። አዝመራ ይጎዳል፣ ይሰባብራል። አዝመራ ያረግፋል፣ አበባዎችን ያረግፋቸዋል፣ ፍሬውን ያረግፈዋል፣ ጤፍ እንዳለ ይረግፋል። ምን የመሳሰሉ ይረግፋሉ። አደጋ ነገር ይዘ ረዛዝ ማለት ምንድን ነው? ካፍታ ቀጭን ዝናብ ለስለስ ያለ ዝናብ ያወራል። ለስለስ ያለ ዝናብ፣ ቀጭን ዝናብ፣ ካፍያ ካፊያ ብለናል። እንትኖቹ ፍሬዎቹ የሚዘሙት አሉ አይደለም ጠብ ጠብ የሚል እንጥብጣቢዎቹ እነሱ አነስተኛ አነስተኛ ቢሆኑ ጥሩ ነው። እንደዛ ይሆንልን ደሉቅ ማለት ደግሞ በብዛት የሚዘንብ ነው። ረዛትና ደሉቅ የሚቃረን እንዳይመስላችሁ። ኋላ ደሉቅ ብሏል አይደል? በከፍተኛ ሁኔታ የሚዘንብ ብሏል አይደል? ረሳት ሆኖ እኮ ራሱ ረዛዝ ሆኖ ደሉቅ ይሆናል አይደል? የሚንጠባጠቡት እንጥብጣቢዎቹ ጥቃቅን ሆነው በብዛት የሚዘንቡ ከሆነ በተከታታይ በዚህ በብዛት የሚዘንቡ ከሆነ ደሉቅ ይባላል። እንትኖቹ ደግሞ የሚንጠባጠቡት ናቸው ረዛግ የሚባሉት አንዳንዶቹ እንጥብጣቢ ውስጥ ማለት ነው። ረዛግ ካፊያ ውስጥ ረዛዘን ቅጥቅጦን ቅጥቅጥ የሆነ ማለት ነው። ቅጥቅጥ ማለት ከረዛዝ በጣም አነስ ያለ ነው። አነስተኛ ካፊያዎች ማለት ነው። ይሄ ደግሞ በጣም አነስተኛ ማለት ነው። ጥቃቅን ለማለት ነው ተፈልገው ግጥግጥ ከካፍ ጋር አነስ ያለ ማለት ነው። በጣም ጥቃቅን የሆኑ ምንም የማይጎዱ የዚህ ዝናብ አዘናነብ ደግሞ አፈር ራሱ አይሸረሽርም። ፈጥጦ ነው የሚገባው እስከ ድረስ በጥልቀት ይገባል። ደሉቅ ግፊት ያለው በሑክ በለቻ የበዛ ቱምጢሩ እንድታዘንብልን ረዛዘን አነስ ያሉ ዝናቦች ወይንም ደግሞ መጠናቸው አነስተኛ የሆነ አፈርን የማይጎዱ ቂጥቂጣን ጥቃቅን ካፍታዎች የሆኑትን አዝንብልን ሰጅለን ሽጀቱ ኑዙል መጠር በከፍተኛ ሁኔታ ደግሞ እንዲዘንብልን ነው። በከፍተኛ ሁኔታ ይዝነብልን። ያ ማለት ተከታታይ ጊዜ ይኑረው ማለት ነው። ረጅም ጊዜ እንዲቀርብ ማጭር ጊዜ እንዲቀርብ ደሉቅና ሰጅል አሁንም አይቀርም። ደሉቅ ማለት ግፊት ያለው ማለት ነው። ጥቃቅን ሆኖ ረዛዝ ሆኖ ጥጥጥጥ ሆኖ ከፍተኛ ግፊት ያለው ብዛት ያለው ይሁን። አለፍ አለፍ እያለ ሳይሆን ብዛት ያለው ሰጅለን ማለት ደግሞ ጊዜው ቆየት ያላዘና ነው። ምክንያቱም ጥቃቅን ከሆነ ትንሽ እድሜ ያስፈልገዋል ብዛት ለአንድ ለሰላሳ ደቂቃ ለአንድ ሰዓት ያክል የሚዘንብ ከሆነ መሬት እስከ ስር ድረስ እስከ ስር ድረስ ይገባል። ልድገምላችሁ። አላሁመ ጀልልና የአላህ አልብሰን አዳብሰን መሬትን ይሸፍናል አዳብሰን ችግር የዝናብ ድርቅ ላለበት ለሚያስፈልግ አገር ሁሉ አዝንብለት። ሰሃበን ዳመናን ስጠን፣ ከፊፈን ወፍራም ደንዳና የተደራረበ የሆነ ዳመና ብዛት ዝናብን ይይዛልና በውስጡ ቀፊፈን ምንድን ያልኳቸው ቀፊፍ ጉርምርምታው የበዛ የሆነ ይህም ራሱ የዝናቡን ጥንካሬ ይጠቁማልና ደሉቀን ግፊት ያለ የሆነ ከፍተኛ ግፊት ያለ የሆነ የዝናቡ የሚንጠባጠበውን ጥብጣቢው ትላልቅ ይሁን ማለት አይደለም። ግፍግፍ ያለው ይሁን ብዛት ያለው ይሁን የሚዘንበው ማለት ነው። ሰው ቤት እንደውም ضحوكን ضحوكን ማለት ደግሞ ብልጭታው የበዛ የሆነ ኩምጢሩና ቢ ከሱ አዝንብልን ረዛዘን አነስተኛ ካፍቷል ጥጥጥን አም ደቃቂ ሆኑ ደቃቂ ሆኑ በጣም ማለት ነው። ከረዛዝ አነስ ያለ ሰጅለን ተከታታይ የሆነን ዝናብ ማለት ነው። ሰጅለን ተከታታይ የሚዘንብ ማለት ረዘም ያለ ጊዜ የሚዘንብ ማለት ነው። ያ ዘልጀላሊ ወልኢክራም አንተ የልዕልናና የክብር ባለቤት የሆንከው ጌታ የቸርነት ባለቤት ሆን ማለት ነው። ረዋሁ አቡ አዋና ፊ ሶሒህ አቡ አዋና ሐዲሱን ዘግበውታል። ሶሒሐቸው ነው ሶሒሐቸው ላይ ዘግበውታል። ግልጽ ነው። ይህንን ዱዓ ማድረግ ማለት ነው። በስታ ጊዜ ዝናብ ስንጠይቅ ይህንን ዱዓ እናደርጋለን። وعن ابي هريره رضي الله تعالى عنه ان رسول الله صلى الله عليه وسلم قال يا الله መላእክተኛ እንዲህ ይላሉ خرج سليمان ሱለይማን አንድ ጊዜ ወጣሉ በጊዜው ሱለይማን አለይሂ ሰላም የነብዩላህ ዳውድ ሱለይማን አለይሂ ሰላም የስተስቂ መጠጥ ለመፈለግ እስቲስቃ ብሎ ወደ ሜዳ ህዝቦችን ሰብስቦ በኑ እስራኤላውያንን ወደ ሜዳ ወጣ እና አለመሁሙላህ መንጢቀ ጠይር አይደል ዑልምና መንጢቀ ጠይር ብሏል አይደል? የበራሪዎችን የእንሰሶችን የምናምን የአራዊቶችን ሁሉ ቋንቋ መተርጎም ይችላሉ። እና እየወጣ እየሄዱ እያለ ከህዝቡ ጋር እሱ ከፊት እየሄደ እያለ ፈራአንም ለተን አንዲትን ጉንዳን አያል ሙስተልቅየተን በጀርባዋ ተኝታ ተንጋላ አላ ባህሪሃ ሙስተልቅየተን አላ ባህሪሃ በጀርባዋ እንደዚህ ተንጋላ ራፊዓተን ቀዋኢመሃ እግሮቿን ወደ ሰማይ አንስታ እጆቿንም እግሮቿንም ለሰማ ወደ ሰማይ ዘርግታ ተቆል እንዲህ ትላለች አላሁመ ጌታዬ ሆይ ትላለች እና ኸልቁ ምን ኸልቂ እኛ ከፍጥረታችሁ ውስጥ የተወሰኑ ፍጡሮችህ ነን ለይሰ ቢና ለእኛ የለንም ዒለን መብቃቃትም አንችልም አንሱቅያት አንተ ከምትሰጠን መጠጥ የምንብቃቃበት አቅም የለንም እኛ ከፍጡሮች ውስጥ ፍጡሮች ብላ ዱዓ ስታደርግ ሰማ ፈቃል እንደ አለ ሱለይማን ተመለሱ ፈቀድ ሱቂቱም ተጠጥታችኋል አላቸው ህዝቦቹን ቢዳዕወት ገይሪኩም በሌላ አካል ዱዓ እናንተ ተጠጥታችኋል ተመለሱ ዝናብ ይዘንብላችኋል ዱዓ መጥኩል ነውና አላቸው من العجب سميعها وعارف لغتها ሉጋዋንም አውቋል እነሆ ነቢይ ሉጋዋን ቋንቋውንም ተረድቷል ምን እያደረገች ምን እንደነበር ከዛ ውስጥ አውቋል ከዚህ ውስጥ ራሱ የምንረዳው ምንድነው እንስሳቶች ሳይቀሩ ወደ ጌታቸው ኡኡታ ያቀርባሉ ማለት ነው። ወኢን ሸይኢን ኢላ ይሰቢሑ ቢሐምዲህ ወላኪን ላ ተፍቀሁነ ተስቢሐ ሁሉም አላህን ያቀራል፣ አላህን ያመልካል። ሁሉም በቋንቋው ግን የነሱ ተስቢህ ለእናንተ ግልጽ አይደለም አትሰሙም እንጂ ይለናል አላህ በቁርአን ነው። ሰበሐት ረብሃ ቢዱዓ ጌታን አቅርተዋለች፣ ለምነዋለች። ወሚን አልዓጀብ እንደውም ራሱ ቁርአኑ ላይ ነፍሰል ቁርአን አለ አይደል ዩሱፍ ያ አዩሃ ነምለቱ ቃለት ነምነቱም ያ አዩሃ ነምሉ ድኹሉ መሳኪነኩም ላያሕጢመነኩም ሱለይማኑ ወጅኑዱ ወሁም ላ ይሽዑሩን እናንተ አዩሃ ነምሎች ሆይ ጥሪ ያደረገች ንግስታቸው ማለት ነው። ጥሪ ያደረገችና ወድኹሉ መሳኪነኩም ወደ ቤታችሁ ግቡ፣ ወደ ቤታችሁ ቶሎ ግቡ አለቻቸው። ላያህጢመነኩም ሱለይማን ወጅኑዱ ሱለይማንና ወታደሮቹ ከነፈረሳቸው እንዳይረግጧችሁ ሆም ላይ ሽዑሩን ሳያውቁት ድንገት እንዳይረግጧችሁ እባካችሁ ግቡ ብላ ጥሪ ያስተላለፈች። ይህን ራሱ ሰምቷል፣ ምንም ሰምቷል እና የዛን ጊዜ ተከሰተ ክስተት ነው። ፈረአ ነምለተን አንዲትን ጉንዳን አያት ሙስተልቂየተን አላ ባህሪያ በጀርባዋ ተንጋላ ራፊዓተን ቀዋኢማ አራት እግሯን ወደ ሰማይ ዘርግታ እለሰማ ተቆሎ ትስተን አላሁመ ጌታዬ ሆይ እና ኸልቁን እኛ ፍጡሮች ነን ምን ኸልቅ ከፍጥረታት ውስጥ ያለነው እኛም ፍጡሮች ነን ለይሰ ቢና ለይሰ ለና ለእኛ የለንም ሂለን የምንቃጣበት አቅም የለንም አንሱቅ ያ ካንተ መጠጥ ያስፈልጋቸዋል ጉንዳን ያስፈልገዋል እንትን ውሃ ያስፈልጋቸዋል ለግንብ ግን እጽዋት እንትን ፍራፍሬ ለመውሰድ ራሱ አለ አይደል? አላችሁ እንትን እኮ እህል ምናምን እኮ ይወስዳሉ። ልክ ነው። እዛ ይሆንላችኋል። አላህ አለ ለምግባችሁ ብዙ አስተዋጽኦ አድርግ እ መስራት አይችሉም። ያቀልጣሉ እንደዚህ እንደምስቱ ማለት ነው። ያም አለና ፈቃል ነው ለይሰ ቢና የለንም ጊነን ለኛ የምንብቃቃበት አቅም የለንም አንሶፊያ ካንተ መጠጥ የምንብቃቃበት የለምና እባክህ ጌታዬ ሆይ ብላ ዱዓ ስታደርግ ሱለይማን አያት ፈቃል እንዲህ ለህዝቡ እርጅዑ ተመለሱ ተመለሱ ወደ ቤት ፈቀድ ሱቂቱም በቃ ዘንቦላችኋል ቢዳዕወት ገይሪኩም በሌላ አካል ዱዓ አላቸው ረዋሁ አሕመዱ ወሶሐሐሁ ልሐኪም ሀዲሱ እ ኑሮ እንዴት ኑሮ ምሩ ማለት ዱዓ ነው። አይ የሆነ የሆነ ነገር እግሱ ምናምን የሚባልም ሰምቻለሁ። አንድ ጊዜ ቅራት ስንቀራ እንደዚህም ከሆነ ከተማሪ ላይ ሰምቻለሁ። እግዙ ይባላል። ይህ አሁን በእንትን በተወሰኑ ማለት ከአማንያን ውጭ ያሉ ሰዎች ማለት ነው። እነሱ በተቆጣጠሩት አካባቢ ላይ እግዚኦ ማለት ምን ማለት ነው? እግዚኦ እግዚአብሔር ምናምን ነገር ማለት እንደዛ አስለምደዋቸዋል። ድርቅ የሆነ ችግር በሚመጣባቸው ሰዓት እግዚኦ ወይ ማለታችሁ ማለት ነው። እሱ እንዳለ ኑሮ እንደሚለው ማለት ነው። ይሄን ላሉ ይሄ አንደኛ በዛን ሰዓት ራሱ ዝናብ በጠፋ ጊዜ ምን ይደረጋል? የሰማሁት ማለት ነው። ነጭ ጅብ ይገደላል አይደል? ነጭ ጅብ ይገደላል ነው። ነጭ በሬ ይታረዳል አይደል? እንደዚህ እንደዚህ አይነት ነገር አለ። እንደውም ከሰማሁት ጭፍታ ውስጥ ልንገራችሁ ሰሜኑ አካባቢ ነው እንትን እንትን የተባለው እንጨት ሰብረው ሸኮች ጋር ይሄዳሉ። እንትን እንድሏቸው ማለት ነው። እንጨት እንትን ያደርጉና ሁሉም ይሰበስብና ተሸክሞ ለሸዎቹ ጋር ይሄዳል። እዛ እንደተሄደ ይላሉ። በቃ እንደዚህ አፈሱና ዝናቡን ሰጧቸው እና ቋጥሮ አሏቸው። ልብሱ ተቋጠረ። ወንዝ ሳትሻገሩ እንዳትፈቱ ተብሏል። ልብሱን ማለት ነው። እነሱ ወንዝ ከመሻገራቸው በፊት ፈቱ። ዝናብ ዘነበ፣ ጎርፍ ጎርፎ ምን አደረጋቸው? እዛው ጫካው ተሳደዱ። ይሄ አይነት ነገር አለ። አሁን ኺድማው አይደለም ትልቁ ነገር ኺድማው ነገር ኺድማው ማሻአላ ዱዓ ማስደረጋል። ወላኪን እነዚህ ሰዎች ሂደው ዱዓ ሲያስደርጉ ለዱዓ አይደለም ብዛት። አንድ ሸኽዮ የለም በመቃብሩ ላይ የሆነ ነገር ይደረጋል፣ ዘብህ ይደረጋል፣ እንትን ምግብ ነገር፣ ቂጣ ነገር የመሳሰሉት ምን ምን በቃ የተለያየ ነገር ይደረግና እዛ ቦታው መቃብሩ ቦታ ላይ በቃ ዝናብ ይዘንባል ይባላል። አዳ ሆለ ጥቅስ አድርገው የሚጠቀሙት ይሄ ነው። ይህ ሁሉ ከሸሪዓ ውጭ ወጣ ነው። አይሰም እና ዝናብ በሚቀርበት ሰዓት ነጭ ጅብ መግደል ብሎ ነገር የለም። ነብዩ አላስተማሩም። ዱዓ ነው አይደል ያደረጉት? ነጭ ጅብ መግደል የለም። ነጭ በሬ እርድ የሚባል ነገር የለም። በሬ አርዶ ሰደቃ መስጠት ጥሩ ነው። አቅሰደቀቱ ተርፈዑ አው ተድፈዑ ልበላ በላን ያስወግዳል። ችግር የለም። ሰደቃ መስወደቅ ዱዓ ለዱዓ ይጠቅማል። ወላኪን ነጭ በረዱ ጥቁር በሬ ወይንም ገብስና ምናምን የሚባል ነገር ግን ገና ይያዝ የለም። እንደዚህ አይነት ነገር ዝናብ ላይ ተጽዕኖ የለው እና በባህል የታጀቡ የተለያዩ አለማመኖች አሉ። እነሱን እዚህ እንዳታመጧቸው። ዋናው ሸሪዓ ላይ ነብዩ አለይሂ ሰላቱ ወሰላም ዝናብ በሚቀርበት ሰዓት ምን ያደርጉ ነበር የሚለውን ይህንን ዱዓ መጠቀም ብቻ ነው ያለው። ተስማማን አይደል? ተግባብተናል። እንስሶቹን ውሃ እንዲቀማቸው ለምን እንደዚህ አይነትም ሰማችሁ? እንሰሶችን ውሃ ማስጠማት ይፈቀዳል ለምን ውሃ ጠምቷቸው ኡ ሲሉ ዝናብ እንዲዘንብ በተዚህ እንደውም ሌላ እንደውም ያደርቃል አለ። ቀይ ዝናብ ይቻላል። ጀዛከላህ ኸቢር ማሻአላህ أنها رفعت قوائمها إلى السماء هذا يدل على أن الله فوق عرشه ለመሆኑ ጠቋሚ ሐዲስ ነው። نعم ጠቋሚ ሌላ የሚያመጡት ሐዲስ አለ እዚህ ሜላቸውን መሰለኝ وعن انس رضي الله تعالى عنه ان النبي صلى الله عليه وسلم استسقى النبي عليه الصلاه والسلام መጠጥ ጠየቁ ከአላህ فاشار አመላከቱ بظهر كفيه በመዳፋቸው ጀርባ الى السماء ወደ ሰማይ እንደዚህ አድርገው ዱዓ አድርገዋል ነብዩ አለይሂ ሰላቱ ወሰላም ይሻላል እንደውም ሊደፍዕ መበራ አንፈልገውም ይሄን ነገር እህ ቅበርልን አስገባልን ማለት ነው ወደ ምድር እዛው እዛው አስቀረው ለማለት ነው እንጂ የክብር ወይንም ደግሞ የምን አምጣ ከሆነ የምናደርገው እውነተኛ በሁለቱም ሰዓት ቡጡን አልአኩፍ ኢለሰማእ መሆን አለበት ነው ማለት መጥቶም ይሁን ደግም ይሁን ለመቀበል ሳይሆን የዱላ አላ አንላህ ተዓላ ፈውቀ አርሽ ለመሆኑ ደሊል ይሆናል። ስነ አህባሾች ለምን እንደዚህም ይደረጋል። አላህም ከሰባተኛው መሬት በታች ያለው ያ አይደለም ላ ያ መጀመሪያ የደሊል ዋና መነሻ አይደለም። እሱ ብቻ አይደለም ደሊሉ እሱ ላይ ብቻ ሄደው ይሄን ነገር ማድረግ እሱ ብቻ አይደለም ደሊሉ። ይህንኛው አንፈልገውም ማለት ነው ትርጉም። ይሄ ግን ራፊአን የደይህ ኢለይህ ይላል። እጁን ወደሱ አንስቶ ነው የሚለው። እጁን ወደሱ አዙሮ የሚል ግን የለም ይላል። ተጋባን አይደል? እንደዚህ የሚዞር አለ አይደል? እነሱ ይሄን እንደሌላ አድርገውታል። እጁን ወደሱ ገልብጦ የሚል የለም። እጁን ወደሱ ከፍ አድርጎ የሚል ግን አለ። ወደሱ ከተባለ ይሄንኛው ኢሻራ አለ፣ ይሄንኛው ግን ኢሻራ አይደለም። ስለዚህ ደሌላ ይሆናል። የሌላ ይሆናቸው የማንፈልገውን ነገር እንደዚህ ይደረጋል ማለት ነው። እስተስካ አንነ ሰለላሁ ዐለይሂ ወሰለም እስተስቃ መጠጥ ሲጠይቁ ከጌታ ፈአሻረ ያመላክቱ ነበር ቢዛህሪ ከፈይ በመዳፋቸው ጀርባ ለሰማ ወደ ሰማይ እንደዚህ ያደርጉ ነበር። ነገሩን አንፈልገውም፣ ይህንን ድርቅ አንተ አስወግድልን፣ ይህን ረሃብ አንተ አስወግድልን ማለት ነው። ዝናቡን አንተ ይሄ ረፍ ኢለላህ ነው የሚባለው። ይሄ ደግሞ ደፍዓል መበራ ማለት ነው። ما تسمع